الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم من نزل بجسمه من حالا تتم صلاة أحدكم آه، نبي عليه الصلاة والسلام من بلوان لله ብለዋል ይላሉ ሪካዓት ብኑ ራፊዕ ማለት ነው እነሃ ለም ተቲመ ሰላቱ አሐዲኩም የአንዳችሁ ሶላት የተሟላ አይሆንም ሐታ ይስቲገሉ ቡአ ውዱን አሳምሮ አድርጎ ከማ አመረሁላህ አላህ እንዳዘዘው ውዱን አሳምሮ አድርጎ ثم يكبر الله تعالى ከዛ ኢህራሙን ሊያደርግ አላሁ አክበር ወይሐምደህ ጌታውን ሊያመሰግን ወይስኒ አለይህ ውዳሴን ሊያቀርብ ለጌታው ማለት ነው سبحانك اللهم وبحمدك وتبارك اسمك وتعالى جدك ولا اله غيرك እዚህ ውስጥ ሐምድ አለ كان أما له وفيها الزوج فإن كان معك قرآن قرآن هفتس كوكان له فقرأ لأن القرآن قرأ لنبي عليه الصلاة والسلام وإلا يقرأه نجر القرآن آية فاتحة لله كقرآن سيونا آية يعني كلله جدمه فأحمد الله الحمد لله بل آه، وكبره الله أكبر وهلله لا إله إلا الله يهن السالة لجزء السوجو صلاة يسمو الله يهون بلوان النبي عليه الصلاة والسلام الحمد لله አላሁ አክበር ላኢላሃ ኢለላህ አላሁ አክበር ስላለው አላሁ አዕለም አላሁ አጀል አላሁ አዕዘም ቢል አይሆንለትም አላሁ አክበር ራሱ ለፍዙ መሆን አለበት ምክንያቱም አለ ዒባዳ ተውቂፍያ ዒባዳ ሰማነው ጥቅስ ላይ ቀጥ ማለት ነው ولأبي داود ثم قرأ بأم القرآن أم القرآن انقرأ فاتحا ማለት ነው ፋቲሃን ቅራ ኡመል ቁርአንን ቅራ አሉ ወቢማ ሻ አላህ ከዛ አላህ የሰውን ያክል ጨምር ተጨማሪ ነው። ይሄ ተጨማሪ ነው። ወልብን ሒባን እብነ ሒባን ሞር ባያን አድርጎታል። ثم بما شئت ከዛ የፈለግከውን መጠን ከፋቲሃ በኋላ ማለት ነው። ይሄ ዚያዳ መሆኑን ከዚህ እናገኛለን። ثم ካለ ከፋቲሃ በኋላ ثم بما شئت ከዛ የፈለግከውን ዚያዳ ማድረግ ትችላለህ። ፋቲሃ ከቀራ በኋላ ሰውየው ሱራ መቅራት ዋጅብ አይደለም። ሱራ ቢጨምርበት ጥሩ ነው። وعن ابي حميد الساعدي رضي الله تعالى عنه قال ረአይቱ ረሱለላሂ ሰለላሁ ዐለይሂ ወሰለም ነቢዩን عليه الصلاة والسلام አይቻለሁ ተመልክቻለሁ እያለ ነው። አባ ሑመይድ ሳዒድ አባ ሑመይድ هو عمرو وقيل منذر بن سعد ልሙንዚር ተብሏል። وقيل مالك ማሊክም ይባላል ስሙ ማሊክ ነው አይደለም ሙንዚር ነው አይ አምር ነው የተለያየ አባባል አለ። أنصاري ነው خزرجي المدني منسوب إلى ساعدة وهو أبو الخزرج የከዝረጅ ዋና አያት ነው አቡ ሳዒዳ ሸሂደ በድርን ወማ ባዕድሃ በድርም ላይ ተሳትፏል። ከዛም በኋላ አሉት ጦር ሜዳዎች ላይ ተሳትፏል። ቱፊ ፊ አኺሪ ኢማረቲ ሙአዊያ ሙአዊያ አገዛዝ መጨረሻ አካባቢ ወይንም የዚድ በተተካበት ጊዜ ነው የሞተው በስልሳ አንደኛ ዓመት ሂጅራ ማለት ነው። አባ ሁመይድን ሳዕዲ ረዲየላሁ ተዓላ ነው ቃል ረአይቱ ረሱላላህ ሰለላሁ ዐለይሂ ወሰለም ነቢዩን ዐለይሂ ሰላቱ ወሰላም አይቻለሁ አለ። ኢዛ ከበረ ተክቢራ ሲያደርጉ ተክቢረተል ኢሕራም ሲያደርጉ ሶላት ሲገቡ ማለት ነው ጀዓለ የደይህ እጃቸውን ያደርጉ ነበር ሐዝ ወመንኪበይህ በትከሻቸው ትክክል ይላል። በትከሻቸው ትክክል አላሁ አክበር ወይም ደግሞ አላሁ አክበር ሁለቱም አይነት አለ። አንድ ዝም ብሎ በዚህ ትክክል ማድረግ በትከሻ ትክክል ይሄን እጅን ማለት ነው። እጅን በትከሻ ትክክል። ሌላው ዘገባ ደግሞ ዩሐቢ አሳቢዐሁ ኡዙነይህ ይላል። በጆሮአቸው ትክክል ያደርጋሉ ይላል። ጀምዕ ሲያደርጉት ይሄ በዚህ ትክክል ይሆናል፣ መዳፉ በዚህ ትክክል ይሆናል ይላሉ። ወይም ደግሞ ከዚህ ከጀምዑ ይልቅ መለያየት ነው ጥሩ። አላሁ አክበር ላይ ከፍ አድርጎ ማለት ነው። ወይም ደግሞ አላሁ አክበር አድርጉ በሁለቱም ኢዛ ከበረ ነብዩ ሲከብሩ ጀዓለ የደይህ እጃቸውን ያደርጉ ነበር ሐዝወ መንኪበይህ በትከሻቸው ትክክል ያደርጉ ነበር። ይሄ በትከሻ ትክክል የሚባለው አላሁ አክበር አንድ አለ። ሌላ ዘገባ ምን ይመጣል ደግሞ ከኋላ ጣትና የጆሮ ይሄ ስላሰው ተመጣጣኝ መሆን አለበት። አላሁ አክበር ይሄ በዚህ ትክክል ማለት ነው። በሁለቱም አለ። ጀምዕ ሲያደርጉ አንደኛ የእጁ ጣት የጆሮውን እንትን ትክክል መሆን አለበት። ይሄ መዳፉ ደግሞ በዚህ ትክክል መሆን አለበት። ይሄንኛው ሐዲስ ጀዓለ የደይህ ማለት መዳፋቸውን ሀድ ላይ በትከሻቸው ትክክል ያደርጋሉ፣ ጣታቸውን ደግሞ በጆሮአቸው ትክክል ያደርጋሉ ማለት ነው ብለው ሐዲሱን ጀምዕ አድርገውታል። ጀምዕ ሲያስማሙ ማለት ነው። እዚህ ጆሮአቸውን ማ በጆሮአቸው ትክክል ያደርጋሉ ይላል። እዛ ደግሞ በትከሻ ትክክል ይላል። እንዴት ነው የምናስማማው ከተባለ ይሄን የምታስማማው መዳፋቸው በትከሻቸው ትክክል፣ ጣታቸው ደግሞ በጆሯቸው ትክክል። አንድ የራሱን የቻለ ጀምዕ ነው። ከጀምዑ ይልቅ የተለያየ ማድረጉ ነው ጥሩ። አንዳንድ ጊዜ ስናህርም በዚህ ትክክል አላሁ አክበር፣ አንዳንድ ጊዜ ደግሞ አላሁ አክበር። ይሄን መጠቀም እንደውም አውላ የሚያደርጉት ይሄ ነው። እንደዛ ቢሆን በተለያየ ብንጠቀም አይነት ይመጣ ነው የሚለው እዛ ከበረ ጀዓለ የደይ ሀድወ መንኪበይ በትከሻቸው ትክክል ያደርጋሉ። ወኢዛ ረከዓ ሩኩ ሲያደርጉ አምከነ የደይህ እጃቸውን ያስቀምጣሉ። ሚን ሩክበተይ እጉልበታቸው ላይ ያመቻቻሉ። ይሄ ማለት እጉልበታቸው ላይ እጃቸውን ያስቀምጣሉ ማለት ነው። ሩኩ ሲያደርጉ እጉልበታቸው ላይ እጃቸውን ያስቀምጣሉ። እጃችን ወደ ቂብላ ነው። እንደዚህ አድርገን አይደለም ስንይዝ ጉልበታችን እንደዚህ ሳይሆን እንደዚህ ነው የምንይዘው ፊት ለፊት ማለት ነው። ጣታችን ደግሞ ለቀቅ እናደርገዋለን እዚህ ላይ ስናስቀምጥ ማለት ነው። ኢዛ ረከ አምከነ የደይ ሚን ሩክበተይ ثم حفر ظهره ጀርባቸውን ቀጥ ያደርጉት ነበር። አጥፎ ቀጥ ማድረግ ማለት ነው። ካና ወህረሁ የሚላል ሌላ ዘገባ ቡኻሪ ጀርባቸውን ያጥፉና ቀጥ ያደርጉታል። እስቲዋ ይሄ ጀርባቸውና ራሳቸው እኩል ነው የሚሆን እንደዚህ ያጎጡት ማያቀረጥሩም ማለት ነው። ሀከዳ ሐሰረ ማለት ቢማዕና ሰዋ ወህረሁ ቢረእሲህ ማለት ነው። ራሳቸውና ጀርባቸውን እኩል ያደርጉታል። እንደዚህ አጥፈው እኩል አንዳንድ ሰው በጣም ይወርዳል እታች ጉልበቱ ላይ አይተኛም። በጣም ደግሞ እንደዛ አጠፍ አይደረግም። ከዚህ ከሰውነታችን ዝቅ እንላለን። ራሳችንን ማቀርቀር የለበትም። ቀጥ ያለ ነው መሆን ያለበት። እንደውም ነብዩ አለይሂ ሰላቱ ወሰላም ኢዛ ረከዓ ሰዋ ظهره ጀርባቸውን ትክክል ያደርጉታል። ሀታ ለው ሱበ አለይሂማ ውሃ ቢፈስ ውሃ ጀርባቸው ላይ ቢያስቀምጡ ቢደፍፋቸው ወደ የትኛውም አቅጣጫ አይሄድም። እኩል ነበር ማለት ነው። ወደፊትም አይሄድም፣ አላቀረቀሩም። ወደ ኋላም አይመለስም። ቀጥ ያሉ አይደሉም ማለት ነው። እስከዚህ ድረስ ተስላ ያደርጋሉ። ከቻለ ወገብ ከቻለ ልሳ እሺ ሐፈረ ምንድን ነው? ሐፈረ ማለት ምንድን ነው? ራሳቸውና ጀርባቸውን እኩል ያደርጉ ነበር። ثم حفر ظهره ጀርባቸውን ያጥፉትና እኩል ያደርጉታል ከራሳቸው ጋር ቀጥ ያለ ማለት ነው። فإذا رفع رأسه ራሳቸውን ሲያነሱ ሰሚዐ አላሁ ሊመን ሐሚዳ ብለው ሲነሱ እስተዋ ቀጥ ብለው ይቆማሉ። እንደተነሱ ከሩኩዑ ወደ ሱጁድ አይወርዱም ማለት ነው። እስተዋቅ ብለው ይቆማሉ። ሐታ የዑደ እስከሚመለስ ኩሉ ኩሉ ፊቃሪ ظهሪ የጀርባቸው አጥንት መካነሁ በቦታው እስከሚመለስ ድረስ ማለት ነው ያደርጉና ሰሚ አላሁ ሊመን ሐሚዳ ብለው ቀጥ ነው የሚሉት እንጂ ሰሚ አላህ ሊመን ሐሚዳ ወደሆኑ አይመለስም። ይሄ የተንቀሳቀሰ የነበረ አጥንት ሲጎብጥ እንዲህ የለቀቁ አጥንቶች ጀርባው ሲታጠፍ ማለት ነው ቀጥ ሲል ቦታው እስከሚመለስ ድረስ ቀጥ ይላሉ ማለት ነው እንጂ እንደተነሱ ቀጥ ሳይሉ በዛው አይመለስም። ቀጥ ብለው ይቆማሉ። እዚህ እንደገና ጡምእኒና ያስፈልጋል ራሱን የቻለ ቀጥ ካሉ በኋላ ጎበጥ ብሎ መቆም አይደለም። ቀጥ ካሉ በኋላ እነበሩበት ከተመለሱ በኋላ ትንሽ ረጋ ማለት ይሄ ግድ ነው። ጡምእኒና ያስፈልጋል። فإذا رفع رأسه ራሳቸውን ሲያነሱ ነብዩ ከሩኩዕ እስተዋ ቀጥ ይላሉ ሐታ የዑደ እስከሚመለስ ኩሉ ከጣሪ ወህይ የጀርባ አጥንታቸው መካነ ቦታው እስከሚመለስ ድረስ ፈኢዛ ሰጀደ ሱጁድ ሲያደርጉ ነብዩ አለይሂ ሰላቱ ወሰላም ወضع የደይህ እጃቸውን ያስቀምጡ ነበር ገይረ ሙፈሪሽን ሳያነጥፉ ማለት ነው ሀከዛ ከክንድ ጀምሮ አይነጠፍም መሬት ላይ ይሄ መዳፍ ብቻ ነው መሬት መንካት ያለበት እንደዚህ ማለት ነው እንደዚህ ይሄ ብቻ ነው መንካት ያለበት እንጂ እስከዚህ ሀከዛ ከስጋ የውሻ አተኛኘት ወይንም ደግሞ የስጋ በል እንስሶችን አተኛኘት፣ የአንበሳ የነብር አተኛኘት መደረግ የለበትም። ሲዙር ከዚህ ጀምሮ እንደዚህ የሚያስቀምጣሉ። ሲዙር ሲያደርግ እንደዚህ መሆን የለበትም። ከክንድ ጀምሮ ይሄ ብቻ ነው የሚቀመጠው። ፈኢዛ ሰጀደ ነብዩ ስጁድ ሲያደርጉ ወባአ የደይህ እጃቸውን ያስቀምጣሉ። ገይረ ሙፍተሪክን እፍትራሽ ሳያደርጉ ምን ማለት ነው? እፍትራሽ ሳያደርጉ ሳያነጥፉት ማለት ነው። ከዚህ ጀምሮ እስከ ወላ ቃቢበሁማ ሳይጨብጡም እንደዚህም አድርገው አይደለም ስጁድ ሲያደርጉ እንደዚህም ሳይሆን ታከዛ ያደርጉና በመዳፋቸው ብቻ መሬት ላይ ይይዛሉ። ወተቅበለ ያጣጫሉ ቢአጥራፊ አሳቢዕ ሪጅለይህ የእግራቸውን ጫፎች አልቂብላ ወደ ቂብላ ሀከዛ ማለት ነው። ስጁድ ስናደርግ እንደዚህ አድርጎ የሚያደርጋለ ስጁድ በጀርባው በእግሩ ጀርባ ማለት ነው አይደለም። ይሄ ጣት አለ በዚህ ጣት የዚህን ሰብርና እናድርጋለን ማለት ነው። ከተቻለ በጫፉ እንቆምበታለን። እንደዚህ የጣታችን ጫፍ ወደ ቂብላ መዞር አለበት። ወደ ቂብላ የእግራችን ማለት ነው የእግር የእግራችን እንደዚህ ወደ ወስተቅበለ ቢአጥራፊ አሳቢዕ ሪጅለይህ የሁለት እግራቸው የነብዩ ጣቶች አልቅብላ ወደ ቂብላ ይዞሩ ነበር። ዋጅብ ነው ሶላት ይበላሻል አይበላሽ የሚል ቢያደርግ እንደዛ አድርጎ ስጁድ ቢያደርግ ዋናው የእግሩ ይሄ ዋናው እንትኑ ከስር ያለው ጣቱ ማግኘት እንጂ እስትቅባለ ቂብላ ዋጅብ አይደለም። ጣቶች የግድ ወደ ቂብላ ካልዞሩ ሶላት አይቻልም አይባልም አይበቅም ችግር የለም። እንደዚህም ይሁን ግን ችግር የለም። ብቻ የውስጥ እግሩ መንካት አለበት። ይሄ ጣቱ መንካት አለበት። አፍሉ ደግሞ እስትቅባል ልቅብላ ነው። የነብዩ ሰሉ ከማ ረአይቱሙኒ ኡሰሊ ይላሉ። ኡሰሊ የሆነ ነው። ወኢዛ ጀለሰ ሲቀመጡ ነብዩ አለይሂ ሰላቱ ወሰላም ካላ ገባች አይደል ወስተቅበለ ያቅጣጫሉ بأطراف أصابع رجليه የሁለት እግራቸው ጣቶች አልቅብላ ወደ ቅብላ ይዞራሉ። وإذا جلس ሲቀመጡ في الركعتين ሁለቱ ረካዎች መካከል ላይ ሲቀመጡ في الركعتين በሁለተኛው ረካዓ ሲቀመጡ ማለት ነው። ለምን ማለት ነው? ለ تشهد الأول ማለት ነው። ለ تشهد الأول ሲቀመጡ جلس ይቀመጣሉ። على رجله اليسرى እግራ እግራቸው ላይ ይቀመጣሉ። هكذا ማለት ነው። እንደዚህ ያደርጉትና ይሄንን ቀኝ እግራቸውን ጫፉን ያቆሙና እዚህ ላይ ይቀመጣሉ። በሰውነታቸው እግራ እግራቸው ላይ ማለት ነው። ተጓባናል። ሀከዛ የሚሰራ ተሽሁደል አወል ላይ ተሽሁደል አኺር ከሆነ ይሄን ያሳልፉና መሬት ላይ ይቀመጣሉ። ተወሩ ባለ አራት እንትን ባለ ሁለት ተሽሁድ ሆነች ሶላቶች ላይ ማለት ነው። ሱብሂ ላይ ሱና ላይ ምናምን የለም። አለ ሶሒህ አለ ራጂህ ማለት ነው። ወኢዛ ጀለሰ ከተቀመጡ ነብዩ አለ ሲቀመጡ ሲረከዓተይኒ ሁለተኛው ረከዓ ላይ ሲቀመጡ ጀለሰ ይቀመጣሉ። ሰውነታቸውን ምናቸው ላይ ያስቀምጣሉ። አላሪጅ ለይሉ ስራ እግራግራቸው ላይ ያደርጉትና እግራግራቸው እንደዚህ ያስተኝታል። መጀመሪያ እንደዚህ ያስተኝትና ይሄን ቀጥ አድርገው እዚህ ላይ ይቀመጣሉ ማለት ነው። ሁለቱም ላይ እንደዚህ መሆን ይቻላል፣ ችግር የለም። ሁለቱንም እንደዚህ አቁሙ ይሰቅልና ዳር ሰውነታችንን በሁለቱም እንደዚህ አድርገን ተረገዛችን ላይ መቀመጥም ይቻላል ሁለቱንም እንደዚህ አድርጎ ይቻላል። ሁለቱንም እንደዚህ አድርጎ ካልተጎዳ ይቻላል። አራት ማዕዘን መቀመጥ ይቻላል። ዋናው ግን هذا هو الأفضل لماذا صبح خي ወነሰበ ልዩምና ቀኝ እግራቸውን እንደዚህ ይወጋሉ፣ መሬት ላይ ይተክላሉ ማለት ነው፣ ያቆማሉ። ወነሰበ ሪጅለሁ ልዩምና ቀኝ እግራቸውን ያቆማሉ እንደዚህ ነብዩ አለይሂ ሰላቱ ወሰላም ወኢዛ ጀለሰ ሲቀመጡ ፊ ረከዓት አልአኺራ መጨረሻው አራተኛው ወይም ሶስተኛው መግሪብ ከሆነች መጨረሻው ረካ ላይ ለተህያ ሲቀመጡ ቀደመ ሪጅለሁ እግራቸውን ያሳልፉታል አልዩስራ ግራ እግራቸውን ያስተላልፉታል ወነሰበል ኡኽራ ሌላዋን ደግሞ ቀጥ ያደርጓታል ወቃአደ መሬት ላይ ይቀመጣሉ አላ መቃአደት ማለት በኋላ ሰውነታቸው መሬት ላይ ይቀመጣሉ መጀመሪያ እንደዚህ ነበር። ተሽሁደል አወል ላይ እዚህ ላይ ይቀመጣሉ፣ እንደዚህ ይወጡ ነበር። ተሽሁደል አኸር ላይ ከሆነ ይሄን ያሳልፉትና መሬት ላይ ይቀመጣሉ ማለት ነው። ይሄ ግን ይቆማል። ይሄንኛው በስሩ ያልፋል፣ በቀኝ እግራችን ስሩ ያልፋል። ፈከዳሆ አልአፍል ይሄ ነው ራጅህ። ምን ላይ ከሆነ ነው ያልኳችሁ? ሱላስያትና ሩባዕያ ከሆኑ ሶላቶች ላይ ነው እንደዚህ ሱላስያትና ሩባዕያት ባለ አራት ረካዓና ባለ ሶስት ረካዓ ከሆነ መቅሪብን ይመስል ሁለት ተሸሁድ አለውና ለምንድን ነው ከተባለ ሕክማው ተሸሁደል አወል ላይ የተሹደል አክር ላይ ለምን ማሳለፍ ተፈለገ? በተወሩክ ለምን መቀመጥ ተፈለገ ከተባለ አንደኛ ሰህየው ይረዝማል። ዱዓ አለ ምን አለ ይረዝማል። ሰውየው እግሩ ላይ ከሚቀመጥ መሬት ላይ ቢቀመጥ ይሻላል። አንድ ሌላ ህክማ ደግሞ ምንድነው? ከውጭ የሚገባ ሰው ተሸሁደል አወል ላይ ነው ተሸሁደል አኺር ላይ ተሸሁደል አኺር ላይ መሆናቸውን ያረጋግጣል። ተወሩክ አለ አማ ረካዓት ታኒያ ባለ ሁለት ረካዓማ ከሆነ ምን አኺርነት አያስፈልገውም። ተሸሁድ በዛ አልበዛ ችግር በተሸሁድ ርዝመት ከሆነ ይገናኛሉ። ተወሩ ካለ ማለት ነው ሱብሂም ላይ ይችን ዒለት የያዙ ሰዎች ናቸው። አልበዛ ነፍስ የለም። ነፍስ ይህን የሚያሳየው ባለ አራት ረካ ላይ ብቻ ተሸሁደል ኡላ ላይ ይህን አይነት አቀማመጥ ይቀመጣሉ። ወፊት ተሸሁደል አኺር ብሏል። ወፊት ዘተተል አኺር ስላለ ባለ ሁለት ተሸሁድ ባለ አራት ባለ ሁለት ተሸሁድ መሆኑን ግልጽ ጥቅስ ይሆንልናል። ራጅህ ባለ ሁለት ረካ ላይ ተወሩክ የለም አለ ራጅህ ማለት ነው። ምክንያቱም ከሐዲሱ ጥቅስ የምናገኘው ይሄን ነው ምኑ ተወርኮ አጅብ አይደለም። በፈለግከው አይነት መቀመጥ ይቻላል። ቂብላ ብቻ እንዳለቅ ማለት እንደዚህ ቁጭ ብለህ ራስን እንደዚህ ተቀምጠህ ተህያ መቅራት ይቻላል። አራት ማዕዘን እንደ ቃሚ ተቀምጠህ ይቻላል። አጅብ አይቀር አፍልያ መለጠ አፍሉ የነብዩ አይነት ተወሩክ ያመልጣል። እንደዛ አድርገህ እንደዛ አጠላልፎ ይሆናል፣ ችግር የለም። ወላኪን አፍሶሉ የነብዩን አይነት ማድረጉ ነው። አፍሶሉ ኡዙር ካለ ደግሞ ችግር የለም፣ ሱናውም አይቀርብም። ኡዙር ካለ እና አብደላህ ብን ዑመር ለምሳሌ በጣም ሰውነቴ ወፍራም ስለነበረ እግሬ መሸከም ስላልቻለች አራት ማዕዘን ነበር የምቀመጠው ብለዋል። ችግር የለም። ሰሒህ አልቡኻሪ ሀከዛ እንደሱ ማለት ነው። አያይ ምን ይደረግ እንደሱ ማለት ነው። እንደሱ ነው ተህያ መቅራት ባይሆን ምን እንትን ትላለህ? ሶፍ ሰው ማጣበብ ነው። ተህያው ይቻላል፣ ግን ሰው ማጣበብ ስለ ለብቻ ስትሰግድ እንደሱ ብትሰግድ ትችላለህ። ግን አውለው ቀረብህ፣ በላጩ ቀረብህ ነው እንጂ የሚባለው ይበቃልሃል መቅራት ችግር የለም። በየትኛውም አይነት ስታይል መቀመጥ ቄላ ብቻ ትልቀቅ እንጂ ይቻላል ለመቻል ዋናው ተቀምጧል ሰውየው መባል ነው ያለበት። ችግር የለም። ولكن الأفضل ما فعله النبي صلى الله عليه وسلم لماذا؟ لأن النبي صلى الله عليه وسلم قال صلوا كما رأيتموني أصلي አስተጋገድ የማይታችሁ ስገዱ ብለዋልና የእሳቸውን ብናስቀድም هو أولى ምን ሐይስ ጀዋዝና አፍዶልያ ይለያያል ይበቃልና በላጭ ነው ይለያያል ይህንን ወቁ መጀመሪያ ወቀዓደ አለ መቃዓደቲ ይቀመጣለሁ አክረጀሁ ልቡኻሪ ሸይኹ ልቡኻሪ ዘግበውታል ኢዛ ከበረ ጀዓለ የደይ ሐድ ወመንክበይ የሚለው ላይ ስንመለከት እጅ ማንሳት በተክቢረተል ኢህራም ጊዜ አላሁ አክበር ስንል በተክቢረተል ኢህራም ጊዜ እጅ ማንሳት ዋጅብ ደረጃ ደረስቷል። ግን ሙሲ ሶላተሁ ሶላትን ያበላሸው ሰውዬ ከኋላ ቀርተናል አይደል? እዛ ላይ ስላልነገሩት አዞል መንኪን ማንሳት ከዋጅብ አይመደብም፣ ችግር የለም ብለዋል ዑለማዎች። ወላኪን ይህን ሐዲስ ከሀምሳ ሰሐቢይ በላይ ነው የዘገበው። ከሀምሳ ሰሐቢይ በላይ አሸረተ ሙበሸራዎች ራሱ አሉ። እምን ላይ ተክቢረተል ኢህራም ላይ እጅ ማንሳት እጅ ማንሳት። አራቱም አይማዎችም ተስማምተዋል። ተክቢረተ ኢህራም ላይ እጅ ማንሳት። አቡ ሐኒፋ የጠሩት ከዚህ ውጭ ያለው ላይ ነው። ሌሎቹ ረፍዓል የደይን አለ። ለምን ላይ ሰሚ አላህ ሊመን ሐሚዳ ስንልም አላሁ አክበር ኢህራም፣ አላሁ አክበር ወደ ሩኩ ስንል፣ አላሁ አክበር ሰሚ አላህ ሊመን ሐሚዳ ከሩኩ ስንነሳ፣ ከተሽሁደል ሳኒያ ከተሽሁደል ኡላ ስንነሳ፣ አራት ቦታ ነው ያለው። አራቱም በሐዲስ ሳቢት ነው። አቡ ሐኒፋ ተክቢረተል ኢህራም ላይ ብቻ ተስማምተዋል። አምሳ ሰሃባ ነው የገጠመው። ሶስቱ ላይ ደግሞ ተክቢረተል ኢህራም ላይ ወደ ሩኩዕ ስንወርድ ከሩኩዕ ስንነሳ ሰላሳ ሰሃቢ ይዘግቡታል። ሶስቱ ላይ አሸረተ ሙበሸራ ጅምላ አለ። ተክቢረተል ኢህራም ላይ አምሳ ሰሃቢ ብያቸዋለሁ። አሸረተ ሙበሸራዎችም አሉ። እንትን ላይ ከተሽሁደል አወል ስንነሳ አስር ሰሃባ ብቻ ነው የዘገበው ከተሽሁደል አወል ወላኪን ሁ ሳቢቱን ፊል ቡኻሪ ወትርሚዚ ወብን ኹዘይማ ላይ ያለ ሐዲስ ስለዚህ አራት ቦታዎች ላይ አይቀርም አራት ቦታዎች ላይ እጅ ማንሳት አይቀርም። ተግባባናል? ዋጅብ ነው። ያንን ባያደርግ ሶላቱ ይበላሻል። አንገባም እዛው አይደለም ሶላት አይበላሽም። ወላኪን ይደረጋል። هذا هو الافضل لان النبي صلى الله عليه وسلم فعل ማይኩን አስቀምጠው ሱና ይቀርብናል። ማይክ ይዘህ የምታስቸግር ከሆነ ማይኩን አትያዝ። ማይኩን አስቀምጠውና ሞባይል ከኋላ አድራሽ ወጥ ከኋላ አንድ ሰው እንትን ተክብር አድርጉልኝ በላቸው። ማይኩን ስትይ ቡና ይቀርባል ብዙ ነገር حتى ራሱ እንደዚህ ጋቢ ነገር ለብሰን ስናደርግ የሚቀር ነገር አለ። ነብዩ የሰሩት ነገር ሶላት ውስጥ የሰሩት ነገር እንደ ቀላል አይደለም ማየት ያለብን። በጣም እንደ ትልቅ ነገር አይተን ነው እንትን ማለት ያለብን። ማይኩ እዚህ ላይ የሚሰካ ነገር ከሆነ ተሰጥቷል፣ የማይሰካ ከሆነ ታስቀምጠውና ሙበልህ እንትን በል ትለዋለህ። ከዛ ሙሉ መስራት ያለብህን የምትሰራ ማለት ነው። ረፋ ላይ ላይ እንዲገኝ ተገባል አራት ቦታዎች ማለት ነው። አራት ቦታዎች እንዳዘነጓቸው አንዳንድ ልጆች አሁን ከሶስተኛው ወደ አራተኛው ሲነሱ እጃቸውን የሚያነሱ አሉ። አያውቁምና ከሶስተኛው ወደ አራተኛው ምን ምን ቦታ ላይ ነው እጅ የሚነሳው? ተክቢረተል ኢህራም የመጀመሪያ 50 ሷሃባ ዘግቦታል ያልኳቸው አሸረተ ሙበሸራዎች ራሱ እና አቡበክርና ዑመር ይሄ ሁሉ ሷሃባ አለባ ዋናው ነው እ ከዛ ቀጥሎ ወደ ሩኩዕ ስንል አላሁ አክበር ብለን መውረድ ስሚ አላሁ ሊመን ሐሚዳ ስንልም እጅ እናነሳለን። ከተሽሁድ አልአወል ስንነሳ አላሁ አክበር ሀታ ራሱ ሀታ ለእኛ ተሽሁድ አልአወል ባይሆንም እንኳን ለኢማሙ ተሽሁድ አልአወል ከሆነ እነማ ጁዒለ ልኢማሙ ሊዩእተመ ስለሆነ ኢማሙ የሚያደርገውን በኢማሙ ነው የምንከተለው። ለእኛ አንድ ረካ እንኳ ብትሆን ለኔ ሁለተኛው አይደለም፣ ወደ ሶስተኛው ወጣው አይደለም፣ ወደ ሁለተኛው ነው። ለኢማሙ ነው ከተሽሁደል አወል የተነሳ ኢማሙ እጅ የሚያነሳበት ቦታ እናነሳለን። ለምን እነማ ጁዒለ ኢማሙ ሊዩእተመ ቢህ ስለሆነ ማለት ነው። አባተና ጥያቄ ካለ ጠይቁ። وعن علي بن ابي طالب رضي الله تعالى عنه عن رسول الله صلى الله عليه وسلم انه كان ነበሩ ነብዩ አለይሂ ሰላቱ ወሰላም ነበሩ ኢዛ ቃመ ኢለ ሶላቲ ወደ ሶላት ሲቆሙ ወደ ሶላት ሲቆሙ ይሄ ወደ ሶላት ሲቆሙ ማለት እንደ ቆሙ ማለት አይደለም። قبل تكبيرة الإحرام ያሉ ነው የሚመስለው። إذا قام إلى الصلاة ወደ ሶላት ሲቆሙ وكبر ተክቢራ ካደረጉ በኋላ وقال ሀዲህም አልእስትታህያ ዱዓ አልእስትታህያ ይቀራሉ። ኢዛ ቃመ ኢለ ሶላት ወደ ሶላት ዝም ብለው ከቆሙ በኋላ ቀርተው እንደገና ኢህራም ያደርጋሉ። እንዳይመስላችሁ መፍሁም አይደለም፣ መፍሁም አይደለም። እንደዛ እንዳትረዱ ኢዛ ቃመ ነብዩ ወደ ሶላት ሲቆሙ ከበረ ተክቢራ ያደርጉና ቃል እንዲህ ይላሉ ወጀህቱ ወጂህ ሊለዚ ፈጠረ ሰማዋት ወልአርض ሐኒፈን ሙስሊመን ወማ አነ ሚነል ሙሽሪኩን አይደል إن صلاتي ونسكي ومحياي ومماتي لله رب العالمين لا شريك له بذلك أمرت وأنا وأنا أول مسلمين وأنا من المسلمين ሁለቱም ማለት ችግር የለም አያዋን ካተብ ወአነ አወሉል ሙስሊሚን እንላለን። የቁርአን አያዋን direct speech ከሆነ ያሰብነው ማለት ነው። በ meaning ደረጃ አስበን ከሆነ وأنا من المسلمين እንላለን። ሁለቱም ثابت ነው። አወሉል ሙስሊሚን እንደምን ምን እንደምን ኢንሻአላህ ማዕናው እናያለን። وجهت وجهي للذي فطر السماوات والأرض حنيفا مسلما وما أنا من المشركين قل إن صلاتي ونسكي ومحياي ومماتي لله رب العالمين لا شريك له بذلك أمرت وأنا أول المسلمين እስከሚለው ድረስ ይቀጥላል። إلى قوله من المسلمين وأنا من المسلمين እስከሚለው ድረስ ይቀጥላል። ይችን ይቀሩ ነበር። اللهم أنت اللهم أنت الملك لا إله إلا أنت أنت ربي وأنا عبدك ይሉና ዱዓውን آخره شرح ካላችሁ ሸርሁ ላይ ወይንም ደግሞ እስመል ሙስሊም ላይ ተከታተሉ። እስመል ሙስሊም ላይ ታገኙታላችሁ። ወተማሙ የዚህ ማሞያው ظلمت نفسي واعترفت بذنبي فاغفر لي ذنوبي جميعا انه لا يغفر الذنوب الا انت واهدني لاحسن الاخلاق የሚለው ማለት ነው። የለም አይደል እንትናችሁ ላይ አለ ኪታባችሁ ላይ ፈቅር ላይ አለ። እሺ ካለ ተከታተሉ። ወጃቱ ወጃቱ አዞርኩ ወጅሄ ፊቴን አዞርኩ ልቤን አዞርኩ ሰውነቴንም አዞርኩ ሁለቱም ይሆናል። ወጃቱ አዞርኩ ወደ አንተ ጌታዬ ሆይ ወጅሄ ወጅሄ ፊቴን አዞርኩኝ። وجهي ፊቴ የትኛውን ፊት? ظاهر የሆነውን የትኛውን ፊት? بمعنى قلبي ልቤንም ወደ አንተ አዞር። ሁለቱንም ይዛል። وجهت وجهي ፊቴንም ውስጤንም አዙሬያለሁ። للذي ለዛ ጌታ فطر السماوات والأرض መሬት ሰማያትን ለፈጠረው ጌታ መሬት ሰማያትን ለፈጠረው ጌታ ፊቴን አዙሬያለሁ። ፈጠረና خلق ይለያያል። خلق بمعنى أوجد አስገኘ ማለት ነው። فطر ግን خلق بلا مثال سابق ያለምንም ከዛ ተቀዳሚ እንደ ፕላን ሳይኖር ያለምንም አምሳያ መስቀል ማለት ነው። ስለዚህ ለምሳሌ አንድ ሰው መኪና የሚሰራ ሰው ምን ይባላል? خالق سيارة ይባላል። መኪና ፈጣሪ፣ የሥራ ፈጣሪ ይባላል አይደል? ولكن فاطر ይባላል። ለምሳሌ የሚሰራው አላህ ብቻ ነው። ቢላ ምሳሌ ሳቢያ ምን ያሳብቀለ ወጀት ወጀህ ለለዲ ፈጠረ ሰማውት አርዶ ሐኒፈን ሙስሊመን ሐኒፈን ማለት ቀጥ ያልኩ ከሽርክ ዘንበል ብዬ በእስላም ላይ ቀጥ ያልኩ ሲሆን ማለት ነው። ሐኒፈን ሙስሊምን እጅ የሰጠሁኝ አይ ሙስተስሊመን ሊላሂ ፊቴን አዙሬያለሁ። ሐኒፈ ሙስሊመ ወማ አነ ሚነል ሙሽሪኪን እኔ ከአጋሪያን አይደለሁም ማለት ነው። قل በላቸው እነ ሶላቲ ወኑሱኪ ስግደቴም ሆነ እርዴ قل إن صلاتي ونسكي ومحياي ومماتي ሞቴም ህይወቴም لله رب العالمين ዓለምን ለሚያንከባክበውና ዓለምን ለፈጠረው ጌታ ነው። قل إن صلاتي ونسكي ومحياي لله رب العالمين لا شريك له ወቢዛሊከ ኡሚርቱ በዚሁ ለአላህ አጋር የለው ወቢዛሊከ በዚሁ በተውሂድ ላይ ኡሚርቱ ታዝዣለሁ። ስግደቴም ለሱ ጾሜም ለሱ ሁሉም እርድም ለሱ እንደሆን ታዝዣለሁ። ወአነ አወሉል ሙስሊሚን እኔ ተቀዳሚ ሙስሊም ነኝ በላቸው ሙሐመድ ነብዩ አለይሂ ሰላቱ ወሰላም ተቀዳሚ ሙስሊም ነኝ ማለታቸው በቃ በዚህ ሁኔታ ግንባር ቀደም ነው ባህሪ ለማለት ነው እንጂ ከሳቸው በፊት ብዙ ሙስሊም አልፏል። ዋና አወሉል ሙስሊሚን ማለት ለዚች ኡማ አንጻር ነብዩ መጀመሪያ ናቸው። ዋና አወሉል ሙስሊሚን ለሀዲህ ኡማ ብሎ ቢባል ዋና አወሉል ሙስሊሚን በቃ እኔ ተቀዳሚ ነኝ አላህ ፊት በኢስላም እስላምን በመቀበልና ለኢስላም ቦታ በመስጠት ለኢስላም በመዋደድ ለኢስላም በማንኛውም አስተዋጽኦ የመጀመሪያ ነኝ። እምነትም የመጀመሪያ ነኝ በመቀበል እኔ ለአንተ የመጀመሪያው ሰው እኔ ነኝ እንላለን። ሌላም ሊኖር ይችላል። ግን ሞር ለሱ ቅድሚያ መስጠታችንን ለማሳየት ማለት ነው። وأنا أول المسلمين ያለውን ብንወስድ አንደኛ ነብዩ አለይሂ ሰላቱ ወሰለም ወአና አወሉ ሙስሊሚን በሉ የተባሉት ከኡመታቸው አንጻር ሊሆን ይችላል። ሌላ ምንድን ነው ያልኳቸው? ወይንም ምንድን ነው ያልኳቸው? መልእክቱን በመቀበል ወይንም ደግሞ መልእክቱን በመቀበል በባህሪ ማለት ነው። በባህሪ የመጀመሪያ ነኝ እኔ ለሁሉም በጽናት በሆነ ነገር ትውስታለች። በጽናት በጥንካሬ ፈጥኖ በመቀበል በዚህ እኔ መጀመሪያ ነኝ። ለእኛ ከሆነ ወአነ ሚነል ሙስሊሚን እኔ ከሙስሊሞች ነኝ። የመጀመሪያ ሳይሆን እኔ መጀመሪያ ነኝ። እኔ ከሙስሊሞች ነኝ። ሚነል ሙስሊሚን ብሎ ያመጣው ለዚህ ወአነ ሚነል ሙስሊሚን ወአነ አወሉል ሙስሊሚን ማለት ምንድን አልኳችሁ? ለዘመን ይሆናል አይደል? ለዘመን ከሆነ ነብዩ የመጀመሪያ አይደሉም። ከነሱ በፊት እነ ኖህና አደም አልፈዋል። ስለዚህ ወአና አወሉል ሙስሊሚን በላቸው። ቁርአኑ አወል ብሎ ነው የጻፈው። ቁርአን ላይ ያለው አወል ነው። እኛ ስንቀራው ደግሞ ሚነል ሙስሊሚን እንላለን። ለኛ ነብዩ አወል ብሎ ይችላሉ ከኡማችን መጀመሪያ ስለሆነ እኛ አወል ብንል ለዘመን ከሆነ ለኛ አይሆንም። ስለዚህ ሚነል ሙስሊሚን ማለታችን ይሻላል። አንድ ይሄን አድርገዋል። ወይንም አወል ማለት በቃ ግንባር ቀደም ነኝ በእምነቴ ጥንካሬ አለኝ ያለምንም አወላወል ለጌታ የሰጠሁ ነኝ ማለትን ባህሪን ለመግለጽ እንጂ ጊዜን ለመግለጽ አይደለም አወል የሚለውን ይላሉ። እሱን መስከዳል ችግር የለም። አላሁመ ጌታ ይሁን አንተል መሊኩ ንጉሱ አንተ ነህ። አንተል ማሊኩ አንተል መሊኩ ለምሳሌ ቁርአኑ ላይ ማሊክ የውሚዲን መሊክ የውሚዲን በሁለቱም ይቀራል። ማሊክና መሊክ ይለያያል። በሁለቱም መቀራቱ በጣም ጥሩ ነው። ማሊክና መሊክ አላህ ማሊክም ነው መሊክም ነው። ማሊክ ማለት የንብረት ባለቤት ማለት ነው። መሊክ ማለት ንጉስ ማለት ነው። ሁለቱ ይለያያሉ። ፈከም ሚን መሊክን ላይምልኩ ስንት ንጉስ አለ? ለምሳሌ የኔ እቃ አይመልክም። ከበላይ ያለ የኔ ንጉስ የኔ እቃ አይመልክም። ምን ነኝ የተቆጣጠርኩት። ስለዚህ መሊክ ነው። መሊክ ነው የማይመልከው ነገር አለ ማለት ነው። ማሊክ ማለት ደግሞ የእቃው ባለቤት ነው። የሌላ አካል ግን አይመልክም። አላህ ማሊክም ነው፣ ሁሉንም ይቆጣጠራል። መሊክም ነው መሊክ ነው፣ ሁሉንም ይቆጣጠራል። ማሊክም ነው፣ የንብረት ሁሉም ባለቤት ነው። ሁለቱንም ያስቀድማል። ማሊክም መሊክም አንተ መሊኩ ንጉሱ አንተ ነህ። لا إله إلا أنت ከአንተ ውጭ በትክክል የሚመለክ የለም። أنت ربي አንተ የኔ ጌታ ነህ። وأنا عبدك እኔ ያንተ ባሪያ ነኝ። ظلمت نفسي ራሴን በድያለሁ واعترفت بذنبي ወንጀሌንም አምኛለሁ ጌታዬ ሆይ فاغفر لي ይቅር በለኝ ذنوبي ወንጀልን جميعا ሁሉንም ይቅር በለኝ انه لا يغفر الذنوب ወንጀልን የሚምር የለምና الا አንተ ካንተ ውጭ واهدني ምራኝ لأحسن الأخلاق ጥሩ ለሆነ ስነ ምግባር ቅና የተመራሁ አድርገኝ ላያህዲ ሊአሕሰኒሃ ጥሩ ለሆነ ባህሪ ስነ ምግባር የሚመራ የለምና ኢላ አንተ ካንተው ወስሪፍ አኒ ከኔ አስወግድልኝ ሰይአሃ መጥፎ ተግባራትን አስወግድልኝ ላ የስሪፉ አኒ ከኔ ላይ የሚያስወግድልኝ የለም ሰይአሃ መጥፏን ኢላ አንተ ካንተው ለበይ አቤት إقامة بعد الإقامة إجابة بعد الإجابة أهون ما بيت أهون ما بيت أنا مستقيم على إجابتك قد تلجي الله بأن تتجاهل لتريها كبر الله في تايته وسعدين ወልኸይሩ ኩልሁ ፊ የደይ መልካም ነገር ሁሉ በአንተ ቁጥጥር በአንተ እጅ ስር ነው። والشر አደጋ፣ ተንኮል፣ መጥፎ ነገር ليس إليك ወደ አንተ አይነሰብም። ከአንተ ነው። منك ና إليك ይለያያል። منك ና إليك ይለያያል። والشر ليس إليك አንተ ሸረኛ አትባልም ማለት ነው። والشر ليس إليك ማለት ወደ አንተ አይጠጋም ማለት አንተ ሸረኛ ነህ አይባልም። አላህ ግን والشر منك ይባላል። እሱ የፈጠረው ሸይጣን منه ከአላህ ነው ያገኘው منك ትገበለ ኢላይክ ግን አይሆን أنا بك እኔ ባንተ ነው ቁዋዬ أنا بك ማለት ቁወቲ ቢክ ወሒለቲ ቢክ ወዕልሚ ወዓመሊ ወጣዓቲ ቢክ በአንተ ኃይል ነው ሁሉም እየሰራሁ ያለሁት وإليك ወደ አንተ ነው ደግሞ ተመላሽነቴ ተባረክተ ተቀደስ ወተዓለይት ልዕላ እያልሆንክ ጌታዬ አስተግፊሩክ ይቅርታ ጠይቃለሁ ወአቱቡ ኢለይክ ወደ አንተ መለሳለሁ የሚለውን እስከዚህ ድረስ ይችን መቅራት ማለት ነው ረጅም ነው ረጅም ነው ይሄ ሶላት ልፍትህ ነው። ይሄ ኢማሙ ናቸው ኢየሱስ እንዳከብኝ ከዚህ ድረስ ማለት ነው። ይሄ ዱዓን እስቲፍታህ ነው። ፋቲሃ ከመግባት በፊት ነው። ይሄን ከጨረሰ በኋላ አዑዙ ቢላሂ ሚነሽ ሸይጣን ረጂም ቢስሚላሂ ረህማን ረሂም ብሎ አልሐምዱሊላሂ ረቢል ዓለሚን ፋቲሃውን ይቀራል ማለት ነው። ፊ ሶላቲል ሌይል የሚል አለ። ይሄን ይላል رواه مسلم مسلم ዘግቦታል وفي روايه له ለዚሁ ለሙስሊም በሌላ ዘገባ አነዛሌ ይህ ዱዓ ለስቲፍታህ ፊ ሶላት ሌል እለሊት ሶላት ላይ ነው ነብዩ ያደረጉት የሚል ዘገባ አለ እለሊት ሶላት ላይ ولكن ባለ እንትናው ሼክ ሙባረክ ፉሪ አብዱራህማን አልሙባረክ ፉሪ የሚባሉት ታላቅ ሙሐዲስ ትርሚዝይን የሸረፉት ናቸው ትርሚዝይን የሸረፉት ናቸው ሶህፈተል አህወድ የሚባለው ኪታባቸው ላይ ይህ ሐዲስ ነበር አለበት እያሉ ነው ሙስሊም ላይ ሶላተ ለይል ላይ ነው ይሄንን ያሉ ሶላተ ለይል ላይ ብቻ አይደለም የሚለው ፊል መክቱባ የሚልም አለ ራሱ ዳረ ቁጥንዬ ላይ ፊል መክቱባ የሚል አለ አቡ ዳውድም ላይ እንደዚሁ በሙስሊም ላይ ራሱ ፊል መክቱባ የሚል አለ ስለዚህ ሶላተ ለይል ብቻ ብሎ መቀየር አይ አያስፈልግም ማለት ነው ሶላተ ለይል ብቻ አይደለም የትኛውም ላይ እንላለን ተባባናል ይቺ አንድ ሶላተ እስቲፍታህ አንድ አይነት አገኘን ሌላ ደግሞ ይተለያል ምን አይ አሊ ያስተምሯቸዋል ነብዩ ይላሉ እላለሁ ብሎ ሰሚዕቱን አለ አረሱልላህ ሰሚዕቱ አይደለም ያለው አረሱልላህ ሰለላሁ ዐለይሂ ወሰለም ከነብዩ ይህንን እንደሚሉ ነግረውት ይሆናል። ግን አንድ ነገር አለ ስብሓነከ አላሁመ ወቢሐምዲከ ወተባረከ ስሙከ ወተዓላ ጀዱከ ወላኢላሃ ገይሩክ የሚለውን ዑመር ጮክ እያለ ነበር ህዝብ መካከል ሲያሰግድ። ለምን ህዝቡ እንድማል ይችን ዱዓ በጣም ያዘወትሯታል። በተለይ ይችን አዘውትሯት ነው የሚለው ሐዲሱን በጣም እንትን ነው ሲሐነቱ በጣም ጠንካራ ነው። በጣም ተጋባናል። አንዳንድ ጊዜ ጮክ ብለህ ብትልም አንተ ኢማም ከሆንክ ኢማም ከሆንክ ለሌላ አይደለም ሌላ ተሽሽ ይሆናል ኢማም አንዳንድ ጊዜ እህዲነ ሲራጠል ሙስተቂም ዙሁር ላይ ሲያሰግድ ራሱ እንደዚህ ማለት ይችላል ነብዩ አለይሂ ሰላቱ ወሰለም አድርገውታል ከነ ዑመር ስራ ራሱ ምን ይህንን ነው ሰዎች እንትን እንዲሉ ከሆነ እንዲማሩ ከፈለገ وفي ሪዋየት له አነ ذلك في ሶላቲ الليل ነው ብሎ ዘግቧል። ሙስሊም ይችን ሪዋያ ጨምሯል እያለ ነው። ሙባረክ ፍሩ ግን ትንሽ ነዞር አለኝ የሆነ እዚህ ላይ አስተያየት አለኝ ብለው የራሳቸውን አስተያየት ተናግረዋል። ሙወጃ ለይሰ ፊ ዋሂድ ምንሁማ እነ ዘሊከ ፊ ሶላቲ ሌይል የሚል የለም። ሀዛ ልሐዲስ ረዋሁ ትርሚዚ ፊ ኪታብ ዳዕዋት ግን ሰላተቲ ውጁብ ለይሰ ዋሂድን መክቱባ የሚል አለ። ፊል መክቱባ የሚልም አለ። ፊ ሶላቲ ብቻ ብላችሁ እንዳትወስዱ። ሙስሊም ፊ ሶላቲ ሌይል ብሏል የሚለው ዘገባ ላይ ተቃውሞ ሙስሊምን አይደለም የተቃወማቸው ባለጉሩ ይችን ብቻ ሲያመጡ ሶላተል ሌይል ላይ ብቻ የሚባል አስመስለውታል እያለ ነው መክቱባም ላይ ይባላል እንደውም መክቱባ የሚለው ነው በጣም እንትን ተባባለ ግልጽ ነው ገብቷቸዋል وعن ابي هريره رضي الله تعالى عنه قال كان رسول الله صلى الله عليه وسلم نبي ነበሩ اذا كبر ሲከብሩ ተክቢረተል ኢህራም ሊሶላት ለሶላት ሲከብሩ አላሁ አክበር ካሉ በኋላ ሰከተ ሁነይሃተን የተወሰኑ ደቂቃዎችን ዝም ይሉ ነበር። ሁነይሃ ማለት ትንሽ ሰዓት ማለት ነው። ለትንሽ ጊዜ ዝም ይላሉ። ቀብለ አየቅረአ ቁርአን ፋቲሃን ከመቅራታቸው በፊት ከመቅራታቸው በኋላ የሚል ዘገባ አለ። ከመቅራታቸው በፊት የሚል አለ። ከመቅራታቸው በኋላ የሚለው መርጁህ ነው። ይሄ ራጅ ያንኛው ወለዳሊን አሚን ከተባለ በኋላ ትንሽ ዝም ይሉ ነበር ማለት ነው ያሉት አሉ። እነሱ ለምንድን ነው ሲባሉ መእሙሞች እንዲቀሩ ነው ፋቲሃ ነው። ለነሱ ጊዜ ክፍተት ለመስጠት ነው። በሱራና በፋቲሃው መካከል ነብዩ ክፍተት ይሰጡ ነበር ያለው። አዳ መርጆት ነው የራሱ የለም ጊዜ አይሰጥም። እዚህ አይሰጥም። ዝም ብሎ ኢማም ይቀጥላል ይቀራል። መእሙሞች ፋቲሃቸውን አጠናቀቁም አላጠናቀቁም ኢማሙ ፋቲሃ እየቀ ኢማሙ ሶላት እንትኑ ሱራ ጨርሶ ወደ ሩኩ ከወረደ እኛ ፋቲሃ መካከል ላይ ብንሆንም መተው አለብን። ትተን ወደ ሩኩዕ መሄድ ነው። ለምን እነማ ጁዕለ ኢማሙ ሊዩተመ ተብሏል። ያንኛውን እንይዛለን ኢንሻአላህ። ሁለት ቦታዎች ላይ ፋቲሃ የሚቀርልን ቦታ አለ። አንደኛ ኢማሙን ሩኩዕ ላይ ስናገኘው ኢማሙን ሩኩ ላይ ካገኘነው ፋቲሃ ይወጅብን ችግር የለም። ለምን የአባበክር ሐዲስ አለ። ነብዩ عليه الصلاة والسلام አባበክር የሚባለው ሩጡ ተንደብድቦ ሩኩ አደረገ። መጨረሻ ላይ ሄድስህን በጣም አመሰግናለሁ ጎበዝ፣ ለሶላት ያለ ጉጉት በጣም ደስ ይላል። ግን እንደዛ አትሯሯጥ፣ ለብቻህ ደግሞ ኢህራም አድርገህ አትቁም። ሶላት ውስጥ እስከምትገባ ድረስ ተረጋጋ ነው። ሶላትህን እንዲደም ፋቲሃን አልቀራህም አላሉ። ስለዚህ ሩኩ ላይ ካገኘን ይሄ ዋበስ ነው። ኢንሻአላህ ተግባባነን። ፋቲሃ እየቀራን እያለ መካከል ላይ ደግሞ ሩኩ ቢያደርግብን سمع الله لمن حمده ካለ ከሩኩ ከተነሳ አንድ ሩኩን ያመልጠናል። ስለዚህ ፋቲሃውን ትተን መከተል ነው። እነማ ጁዒለ ሊማሙ ሊዩእተመ ቢሂ። እንደውም ኢዛ ቀረአ ሊማሙ ቅራአቱሁ ቅራአቱን ለሁ የሚላሉ ከገባዋ ትንሽ እንትን ቢኖርባት Mm-hmm. ስንት ተክቢራ አንድ ተክቢራ ብቻ አይደለም። የኢህራሙና የመውረጃው ይለያያል። ምን አይነት እዚህ ላይ ደግሞ የሚሰራ አክቶ አለ። እንደደረሰ ሰውየው ኢማሙ ሆኖ እንዳይነሳበት በቃ አላሁ አክበር እንደዚህ ይወረዳል አይደል? አይቻልም። ረጋ ብለን እዚህ ኢህራም አላሁ አክበር አላሁ አክበር ብለን ለሩኩ መውረድ ረጋ ማለት አለብን። ቂያማ መገኘት አለበት። እየወረን ኢህራም ማድረግ ማለት የለም ለዛ አይደረግም ያን ችግር የለም ለምን ነብዩ አለይሂ ሰላቱ ወሰለም ምንድን ያሉት ሰሉ ማአድረክቱም ያገኛችሁትን ስገዱ ወቅዱ ወአቲሙ ማፋተኩም ያመለጣችሁን ኋላሙ ተረጋግታችሁ አታሩ ራሱ አይቻልም ሶላት ላይ ጀማዓ መለጠ ብሎ መሯሯጥ ምናምን ቀውጢ መስጠት ነው ወሶታ እህ እህ አይ አይ ፋቲሃውን ካልጨረሳችሁ መጀመሪያ እስቲፍታህ የምትጀምሩት ኢማሙን የምትደርሱበት እንደሆነ ማረጋገጥ አለብን። ያ ሳይሆን ፋቲሃ መካከል ላይ እያለን ኢማሙ ሩኩ ከወረደ ተከተለ ነው ሩኩ ነው የምንወስደው። ለምን እነማ ጁዕለ ኢማሙ ሊዩእተመ ቢህ ኢማም የተደረገው እንዲከተሉት ነውና፣ ስለዚህ እሱ ነው የምንከተለው። ፋቲሃ መቅራት በመቅሞስ ላይ ፋቲሃ መቅራት ዋጅብ ነው። እንቀረዋለን ብዬ እኮ ነው ልጅ ፋቲሃ መቅራት ዋጅብ ነው በማንኛውም ላይ ያለ ፋቲሃ ሶላት አይሆንም። ለኢማም ለሙንፈሪድ እመሙም ላይ ግን ኺላፍ አለ። እመሙም ላይ ኺላፍ አለ። እንትና ያሉት በጣም የተቀበሉት እነ ኢብኑ ተይሚያ በጣም ብዙ ዑለማዎች የተቀበሉት ፋቲሃ መቅራት ሽርይ ላይ ከሆነ ለምሳሌ ዙሁር አሱር ላይ ከሆነ መእሙም መቅራት ይወጅበታል። ጀህርያ ላይ ከሆነ ግን አይወጅብበትም። ይህንን ማሊክ ናቸው አሉት። ይህን ተቀብለዋቸዋል ዑለማዎች በስፋት ተቀብለዋቸዋል ሙሐዲሶች። አይወጅብ ይወጅባል አይወጅብም በሚለው ራሱ ማለት ነው። እንኳን ኢማሙ ወደ ሩኩ ወርዶ ሊያነሱ ሩኩ ከወረደማ ትቶ እሱ ከሩኩ ወደ ሰሚ አላህ ሊመን ሐሚዳ ብሎ ሲነሳ አንድ ሩክን ቀድሞ ሂዷል። ፉቀሃዎች ምንድነው ሁለት ሩክን ወይ ሶስት ሩክን ካልቀደሙ በስተቀር ቶሎ ቶሎ ሊደርስበት ይችላል። ይህ አልተገኘም። እነማ ጁዒለ ኢማሙ ሊዩእተመ ቢሂ ብለው መልሰውባቸዋል በሐዲስ ኢማም የተዘጋጀው መጀመሪያ ሊከተሉት ነው። እሱ سمع الله لمن حمده ብሎ ኢዕቲዳል ላይ እያለ አንተ ወደ ሩኩ ገና የምትወርድ ከሆነ ማን ተከታይ ማን አስከታይ ነው። በራሳችን እየሄድን ነው ማለት ነው። ራሱ የሚገባበት ከመውጣቱ በፊት መድረስ አለብን። ከገባ በኋላ ከመነሳቱ በፊት የሚሰራውን ስራ መግባት አለብን፣ መከተል አለብን። ኢማም ማለት ይሄ ነው። ስለዚህ ፋቲሃ ማቋረጥ የሚበቃው በዚህ ጊዜ ነው ማለት ነው። ፋቲሃውን ኢማም ተሐመለ እህ አይደግም አይደግም በኢማም ተሸፍኖለታል ሩክንን ለሩክን ልናወዳደር ማለት ነው አይደል ሩክንን ለሩክን ማለት ነው ይችኛይቱ ምን አላት መሰለ ሐዲሶች አሉ አታራቱ የኢማም ኢማም በሚቀራበት ሰዓት አዳምጡት ተብለናል ኢማም ሲቀራ አዳምጡ። ቂራአቱል ኢማም ቂራአቱን ነው የኢማም ቂራአት የእሱ ቂራአት ነው የሚባል አለ። በዛ ላይ ይህንኛው ወደፊት የሚመጣው ሩክን የሚመጣው ሩክን ይህንኛውን ማዕዙርነት ራሱ እናገኝበታለን። ምን አባበክራ ሩኩ ላይ አገኘ ፋቲሃ ስላልቀራህበት ይቺ ረካዓት ትቆጠርልህም አላሉትም። ፋቲሃ ይቀራል ማለት ነው። ፋቲሃ አንዳንድ ጊዜ በኢማም ይሸፈናል ማለት ነው። ሩኩ እና ሱጁድ የሆነ ግን የለም የሚያስቀረው ነገር ማለት ነው። ተግባባል። ፋቲሃ ሊቀር ይችላል፣ የሚግራራበት አለ። ኢማም ሊሸፍንለት ይችላል። በተለያዩ ዘገባዎች የኢማም ቅራት የኢማም ቅራት ነው። ኢማም ሲቀራ መእሙት አዳምጡ። ይህ ሁሉ አለ ሐዲስ። እንደገና የአባበክር ሐዲስ ደግሞ ተንደርድሮ ሩኩ አደረገ። ከሩኩ ተነሳ። ኋላ ላይ ነብዩ ከጨረሱ በኋላ እንደዚህ መሯሯጥ አልነበረብህም ማለት እንጂ ረካዓውን ፋቲሃ ስላልቀራህበት ድገማ አላሉትም። ፋቲሃ የመቅረት chance አለ። ሩኩ እና ስጁድ ግን ማምለጥ chance የለውም። ተገባናል? አንድ ረካ ያመልጠናል። እንደዛ ከሆነ እንደዛማ ከሆነ እንደዛ ከሆነ አንድ ረካ ያመልጣል። ፋቲሃ እየቀራን እያለ ኢማሙ ሩኩ አደረገ። አሁንም እየቀራ ነው። سمع الله لمن حمده አሁንም እየቀራ ነው። ስጁድ ወረደ። ኢማሙ ጧል የለም ሄዷል። ሌላ ሰው ነን ማለት ነው እኛ ስለዚህ ይሄንን እንተውና እኛ ሩኩ አድርገን ቶሎ ተነስተን መከተል ሳይሆን ሱጁድ እንከተለው ይረካ ረካዓ ምክንያቱም ከአንድ ሩክን ውስጥ ሳይወጣ ነው መድረስ ያለብን። ይህንን ጥንቃቄ እናደርግ ኢነማ ጁዒለ ልኢማሙ ሊዩእተመ ቢህ ኢማም የተዘጋጀው ልንከተለው ነው። ያ ማለት ደግሞ ከአንድ ሩክን ገብቶ ወደ ሌላ ሩክን ከመውጣቱ በፊት እዛው አለበት መድረስ አለብን። መከተል ማለት ይሄ በቃ እዛው አለበት ቦታ መድረስ አለብን። ሩኮ ገብቷል። ሰሚ አላህ ሊመን ሐሚዳ ከማለቱ በፊት መድረስ አለብን። የግድ ማግኘት አለብን። ራሱ ሩኩ ስትሰርዱ አንድ ጥንቃቄ ማድረግ ያለብን ኢማሙ ሩኩ ነው። መጣችሁላ الله أكبر الله أكبر ብላችሁ ሩኩ እየወረዳችሁ እያለ سمع الله لمن حمده ካለ እንዳትቆጡ። ምክንያቱም ጡመኒን አላገኛችሁም። አንድ ይሄ ራሱ አንድ ሸርጥ ነው ለሶላታችን ጡመኒና ሳናገኝ ከሆነ የተነሳብን ማለት ነው። ሩኩ ወርጃለሁ አትበሉ። ስትወርድ ኢማሙ ከመነሳቱ በፊት ትንሽ መቆየት አለብን። ያ ከሆነ ጡመኒናው ተገኝቷል፣ ረካዓ ተገኝታለች ማለት ነው። وإلا ግን ይሄ ረካዓ አይቆጠርም። አብረህ ይህንን process ኡን ቀጥልና መጨረሻ ላይ ረካዓ ያመለጠህን ታመጣለህ፣ አትቆጥራት ነው ፋቲሃን ትተው ኢማሙን ተከተል። ሩኩ ከወረደብህ ፋቲሃውን ቶ አንድ ረካ ይቆጠርልሃል። አይጎድልም፣ ኢማም ይሸከምልሃል። አልተግባባንም እንዴ የለም የለም፣ አይጠበቅም። የለም ዝም ብሎ መከተል ብቻ ነው። ገብቷችኋል? ይሄ በጣም ብዛት የሚከሰት ነገር ሆኖ ስለሆነ ያቺ ረካ አትቆጠርም። ከዛም በኋላ ዝም ብለህ ተከተላቸው አይቆጠርልህም። አሁን አዲስ ተህያም ከሆነ ቀርተው ከተነሱ በኋላ ያንተ ረካ ገና አንድ አለች። እስካሁን ያለው አልተቆጠረም ማለት ነው። ምክንያቱም ከሩኩዕ ጀምሮ ያለው መገኘት አለበት። ከሩኩዕ ጀምሮ ፋቲሃ ባታገኝም በሶሐባው ማለት ነው። የአባበክር ሐዲስ ነገርኳችሁ አይደል? ፋቲሃ ማግኘት የግድ አይደለም። ከሩኩዕ ጀምሮ ነው ያገኘው ሶሐቢዩ። እህ አይ ሶላቱ ባጢል ነው ካልክማ ትተዋለህ። ሶላቱ ማይሆን ማለት አዎ እንትን ከሆነ ጡመኒና ከሌለው የዚህ ኢማም ሶላት ጥመኒና የለውም ባጢል ነው ብለህ የምታስብ ከሆነ አትከተል። ባጢል ነው ብለህ ከሆነ መተዋለህ። ጡመኒና ከሌለው ባጢል ነው። ማለት እንዴ? አይ ለራስ ትግዳለህ። ለራስ የራስ የራስ ሙስተቅል ሆነ አዎ ቅድም እኮ ኢማም ጋር ነው ኢዕቲካድ ያደረገው መእሙም ነበር። ሙፋረቃ ነይት ምናምን የሚባል ነገር አለ። ሲልፈቅ አስተውል ፍቅህ ላይ እንደዛ የሚሉት ነገር አለ። ሙፋረቃ ነይትና ለብቻ በቃ ለብቻ ይሰግዳል የሚል በሐሳብ አስብና ቀጥል የሚል ነገር አለ። እሱን ተዚህ ሲልፈቅ ሐዲስ ሙስተነድ ነው። ለማንኛውም ተግባብተናል። ገብቷችኋል? አ ፋቲያውን ትተው ትወዳል። ረካው ራሱ ይቆጠርላል፣ ችግር የለም። አይ ይሄ ሰውዬ ችግር አለበት፣ ማስተካከል አለበት። ማለት ፋቲያው የግድ መሙላት አይወጅም። ምን እንደሆነ ታውቃላችሁ? ግን አንድ አንድ ነገር ልንገራችሁ። እንደዚህ ፋቲሃን ትቶ ሩኩ ማድረግ ይቻላል ማለት ለፋቲሃ ጥንቃቄ አትስጡ ማለት አይደለም። ለዛ ዓላም ስራ እየከፈትኩት አይደለም ዱዓ ለፍትህ ራሱ የምትጀምሩት እደርስበታለሁ አልደርስበትም የሚለውን ነገር ታሳቢ ማድረግ አለባችሁ። ፋቲሃ ላይ ደርያ ካልሆነ ቅሩ ለመስጠን ምናምን ሞክሩ፣ ለመቅራት ሞክሩ። የአጋጣሚ እንደዛ ሆኖ የሆነ ክስተት እንደዚህ አይነት ቢከሰት ለማለት ነው እንጂ አትዘናጉ። ግን ፋቲሃ መጨረስ አይደለም። ፋቲሃ ዑዙር የሚያገኘው ስንት ቦታ ነው አልኳችሁ እ ስንት ቦታ ላይ ነው? ሁለት ቦታ ላይ ማለት ዋጅብ ነው ነው የምትሉት። መእሙምን መቅራት አለበት። ሙንፈሪድም ብቻውን የሚሰግድም መቅራት አለበት። ኢማምም መቅራት አለበት። ያለ ፋቲሃ ሶላት አይሆንም ትላላችሁ። መጀመሪያ هذا ተዕሚል አደርጉና ሁለት ቦታ ላይ ግን exceptional ሩኩዕ ላይ ስንደርስ ሩኩ እናደርጋለን። ያለ ፋቲሃ ይቆጠራል። ወይም ደግሞ ኢማሙ ሩኩ የሚወርድብን ከሆነ እኛ ፋቲሃ መካከል እያለን መድረስ አለብን። ይህንን ያደርግ እንደገና ይወጅባል ወጅብን በሚለው ደግሞ اختلاف العلماء ነግሬያችኋለሁ። ጀህርያ ሶላት ከሆነ ኢማም ኢሻ መግሪብ ሱብሂ እነዚህ ከሆኑ ጀህርያ ከሆኑ መእሙም ጭራሽ አይወጅብበትም ያለ ፋቲሃ መቅራት ማዳመጥ ነው ያለበት አይወጅብበትም ነው የሚለው ዋጅብ አይደለም ቢቀራው ኢንሻአላህ ግን አይወጅበትም ካልቀረተ ብላ አይጠይቅም ጀህርያ ከሆነ ሽርያው ላይ ግን መቅራት አለበት ስለማይሰማ ኢማሙ ይህንን እንደዛ አድርገው ጀማ አድርገዋል እንትና ኢማሙ ማሊክ እነ ኢብኑ ተይሚያን ተቀብለዋቸዋል እነ መሐመድ ኢብኑ አልሼህ መሐመድ ኢብኑ ኢብራሂም አልሼህ እነ ተይሚን እነዚህ እነዚህ የመሳሰሉት ታላላቆች ሼህ አልባኒ ተቀብለዋቸዋል እ ጀህሪ ጀህሪ ይቀራል አይደል ኢማሙ ታዳምጠውና ሌላ ስራ ውስጥ ሲገባ አንተ ፋቲሃን ትቀራለህ። ካልጨረስ መሄድ መውረድ ትችላለህ። ምንም ችግር የለም። ብትተው ራሱ ዝም ብለህ ቁርአን ሁለቱንም አያ ሱራውንም እንትን ፋቲሃውንም ሌላም ሱራ ሲጨምር ዝም ብለህ ብታዳምጠውና ሩኩ ብትል ትችላለህ ማለት ነው። በዚህ ራጃ አድርገህ ያመጡት ይሄንን የተለያዩ ሐዲስ ስላሉ ጀህርያው ላይ ማለት ነው። መእሙም ከሆነ እነዛኞቹ ደግሞ ሶስቱም ይወጅብበታል። ሁለቱ ቦታ ላይ ብቻ ነፋት ያመተው ያለበት ይሄን ነው። ከተወዳይ መልስ ምን ማሰሜ የሚፈጥን ከሆነ አይ የፍጥነቱ እኮ ማለት መስጠናውን ይለያያል። ሶላት የሚያበላሽ ፍጥነት ነው ወይንስ እንደኔ አይደለም ይዘገይ እንደኔ አይዘገይም ማለት ነው? ይለያያል። ፍጥነት እያለው ሶላት የሚያበላሽ ቁመኒና ያለለው ከሆነ ሌላ ጥያቄ ነው። ግን አንዳንድ ፋቲሃውን ቶሎ ቶሎ የሚቀራ ከሆነ ያው የፋቲሃ አቀራር የአያው አቀራር ወይም የቁርአኑን አቀራር እንትኑን ተጁዱን ሳይጠብቅ ሂዶ ከሆነ ይበላሻል የሚል ነገር ውስጥ ሶላት ይበላሻል የሚል ፍጥነት ከመጣ ብቻ ነው። እዛን ጊዜማ መጀመሪያ ሶላት አይሆንም እያልን እኮ ነው ኢማሙ። ሶላት ላይ ይፈጥናል የምንል ጡመኢና የለውም የምንል ከሆነ መጀመሪያ ሶላት አይሆንም እያልን ነው። ጡመኢና ከሌለ ለብቻ ነው የሚሰገደው። የሰውየው ባጢል ከሆነ ለብቻ ነው የምንሰግደው። ባጢል ነው ብለን የምናስብ ከሆነ ጡመኢና የለውም ካል ሶላቱ መጀመሪያ ባጢል ነው ማለት ነው። ጡመኢና የለውም ካል ፋቲሃ ላይ ይፈጥንብኛል ሙኽል ካልሆነ የራሳችን መዘግየት ሊሆን ይችላል የሱ መፍጠን ሳይሆን አይ እሱ ኢማም ኢማም الأول እሱ ያገኘነው መቀመጥ ነው። ሌላ አራት ረካ ከመስገድ ይልቅ ኢህራም አድርገን እንቀመጣለን። ሰህጇን ብቻ ቀርተን አሰላሙ አለይኩም ወራህመቱላሂ እንነሳለን። ጥሩ ነው። ምን ችግር አለ? አንተ ሌላ ሰው ከኋላ መጥቶ ኢማም ካደረገ አትሰግድ። ዋና አቢ ሁረይራ ረዲየላሁ ተዓላ አንሁ ቃል ከአሱብ እስከ 11 ሰዓት የሚቀጥል አንተ እስከ ሰላም ከኋላ የመጣው ሌላ ከላስ የመጣው ሲመጣ እስካሁን እየተሰገደ ነው። የፊተኛው ሰው ወይ ቅድም ጀምሮ ሊሆን ይችላል። وعن ابي هريره رضي الله تعالى عنه قال كان رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም ነበሩ ኢዛ ኢዛ ከበረ ኢህራም ካደረጉ በኋላ ለሶላት ለሶላቱ ኢህራም ካደረጉ በኋላ ሰከተ ሁነይሃተን የተወሰነ ያክል ቆየት ይላሉ፣ ዝም ይላሉ። ቀብለ አየቅረአ ከማንበባቸው ከመቅራታቸው በፊት ማለት ነው። ቁርአንን ከመቅራታቸው በፊት ትንሽ ጸጥ ይላሉ። ፈሰአልቱ ጠየኳቸው ጠየኳቸው አለ አቡ ሁረይራ መሀደ ስኩት ያ ረሱላህ ምንድነው የተወሰነ ጊዜ ከህራም በኋላ ዝም ይላሉ ምንድነው አልኳቸው ፈቃል እንዳሉ አቁል ልክ እንዱ አስለምኝ ነው አቤት ምን አላሁመ ጌታዬ ባዒድ አራርቅ በይኒ በእኔና ወበይነ ኸጣያየ በወንጀሌ መካከል አራርቅ ይላሉ ነቢዩ አለይሂ ሰላቱ ወሰላም ከማ በአተ እንዳራራቅክ ሁሉ በይነል መሽሪቅ ወል ምዕራቡንና ምስራቁን እንዳራራቅ ከወንጀሌ ጋር አራርቅን የሰራሁትን ሳይሆን እንዳልሰራው አድርጌ ማለት ነው አራርቀን እንዳንገናኝ። አላሁመ ጌታዬ ሆይ ነቄኔ፣ አጥራኝ፣ አጽዳኝ ምን ኸጣያዬ ከወንጀል ጽድት አድርገኝ ቅጠለኝ እላለሁ። ከማ ዩነቀስ ተውቡል አብየዱ ነጭ ልብስ እንደሚጸዳው ሚነደመሲ ከቆሻሻ ከቆሻሻ ነጭ ልብስ ለምን ተመረጠ? አንደኛ በጣም ቆሻሻው ሲለቅ ያምራል። የመልቀቅ ራሱ color ኡ የመልቀቁ ወይንም ደግሞ ያለው ቆሻሻ የመልቀቅ chance ኡ በጣም ሀይል ነው የሚሉት ነጭ ነገር ላይ ያለ ነጭ color ላይ ያለ ቆሻሻ ይለቃል። اللهم ጌታ ሆይ اغسلني እጠበኝ፣ من خطاياي ከወንጀሌ እጠበኝ፣ بالماء በውሃ والثلج በቀቅነ ቀቅነ ቀቅነ በቀቅና والبرد በበረዶ በረድ ማለት ዋናው ይሄ ትልቁ በረዶ ነው። በረድ ማለት ሰልጅ የሚባለው ደግሞ አውሮፓ ላይ የሚዘንበው አለ አይደል? ብን ብን ብን ብን የሚሉ እንትኖች ያን አድርገውታል። ሰልጅ አለው በጣም ጥቃቅን ጀው ላይ ከወጣ በኋላ ቀዝቅዞ የሚመጣው ወይም ሰልጅ ምን ይላሉ? ጤዛ ብለው የተረጎሙም አሉ። ምድር ላይ በጣም ብርዳማ ደጋማ ውርጭ ያለበት አካባቢ ላይ ውሃው ደርቅና ወደ በረዶነት ይቀየራል። ሰልጅ ማለት እሱ ነው ይላሉ። ላኪን ያንኛው ነው ማለት የሚያደርገው ሰልጅ ያለው ሰልጅ የተባለው የአውሮፓ እንትን በረዶ በደጋማ አካባቢ በረዶ ታውቃላችሁ፣ በጣም ጥቃቅን እንደዚህ እንግ እንግ እንግ የሚለው ነጭ ማለት ነው። እሱን ሰልጅዱታል። ጀው ላይ አየር ላይ ከወጣ በኋላ በቅዝቃዜ ተቀይሮ ወደ ምድር ይመለሳል። እሱ በረዶ ዋናው ትላልቁ ነው። ይሄኛ ጋር ላይ የሚዘንበው ትላልቁ በረዶ ነው። በእነዚህ ጠበኞን ጅሬን አሉ ነብዩ አለይሂ ሰላቱ ወሰላም። ለምን ለምን እነዚህን መረጡ ሲባል ማ አልመጠር ሳሊ በረድ ናቹራል የሆኑ ውሃዎች ናቸው። normal እንትናቸውን ይዘው ነው የመጡት። ስለዚህ በቆሻሻ አልተበከሉም። እዚህ ከመጡ በኋላ ግን ውሃው ምን የመሆን እንትን አለው ሌላ ቆሻሻ የተለያዩ እንትኖች ሲገቡበትና ተሞስ ይቀላቀሉትና የመወፈር እንትን አለው። ቆሻሻ ላያጠራ ይችላል። የዝናብ ውሃና የቧንቧ ውሃ እኩል አይደለም ቆሻሻ ሲያጠራ ይላሉ። እብኑ ተይሚያ ደግሞ እንዳሉት ነገር አለ። ቆሻሻ ማጥራት እንደ እንደ እንደ ፍል ውሃ የለም። ፍል ውሃ ጥርግ ነው የሚያደርገው። ለምን በሙቅ ውሃ ላሉ ነብዩ አለይሂ ሰላቱ ወሰላም አይደለም መረጡ ሲሏቸው ማእስያ ወንጀል ማለት የጀሃነም ማቀጣጠያ ናት አሉ ነዳጅ ማቀጣጠያ ሐራራ መጨመሪያ ስለሆነ ያንን ሐራራ ቅዝቅዝ አድርግልኝ ማለት ነው በበረዶ ይላሉ። والله هذا لعله اولى ያምራል። ስለዚህ ነብዩ አለይሂ ሰላቱ ወሰላም ያንኛውንም ዱዓ ያደርጋሉ፣ ይህንኛውንም ያደርጋሉ። ሌላም አለ ሱብሃነከ አላሁመ ወቢሐምዲክ ወተባረከ ስሙክ ወተዓላ ጀዱክ ወላ ኢላሃ ገይሩክ የሚለውም አለ። እነዚህ ሁሉ ዱዓ ኢስቲፍታሆችን በአንድ ሶላት ላይ ማድረግ ጥሩ አይደለም። ያንኛውንም ይሄንንም ያልኳቸውንም ጨምሮ መጥራት ጥሩ አይደለም። አንዱንም ሁልጊዜ ማዘውተር ጥሩ አይደለም። የነብዩን ሱና ለመስራት የተለያዩ ሐዲሶች አሉ። ሁሉንም በየጊዜው እየቀያየርን መጠቀም ማለት ነው። ይህንን አውላ አድርገውታል ዑለማው ሙሐዲሶች ማለት ነው። ለምን ሊኢዕማሊ ኩል الحديث የመጣውን ሐዲስ ሁሉ ለመጠቀም ተግባር ላይ ለማዋል ሲባል ማለት ነው። وعن عمر رضي الله تعالى عنه أنه كان يقول يلنبه عمر سبحانك اللهم سبحانك اللهم ጌታዬ ሆይ ጥራት የተገባህ ጌታ ነህ። ወቢሐምዲክ ከምስጋና ጋር ጥራት የተገባህ ጌታ ነው። አመሰግንሃለሁ አጠራሃለሁ ከማመስገን ጋር ማመስገኑ ምንድን ነው? ማጥራቱ አዎ አንተ የጸዳነ አንተ የጸዳህነ ከምን ቢአስማኢከ ወሲፋቲከ ወሩቡብየቲከ በሁሉም የጠራህ ጌታዬ ሆይ ወቢሐምዲ ከምስጋና ጋር ከምስጋና ጋር ማለት ብዙ ለተውለህልኛል ያንን ምስጋና ከመስጠት ጋር ራሱ ተስፋ እንዳደርግ የሚያደርገኝ አንተ ነህ። ከማመስገኔ ጋር አጠራሃለሁ ወተባረከ ስሙክ ወተባረከ ወተዓላ ወተባረከ ልዕለ ኃያል የበላይ ሆነ ተቀደሰ እስሙክ ስምህ ተቀደሰ ወተዓላ ተባረከ ማለት ቢማዕና ተዓዘመ ማለት ነው ተዓዘመ ማለት ነው ተቀደሰ እስሙከ ስምህ ተቀደሰ ከማያምርበት ከጉድለት ሁሉ ጸዳ ያንተተ ወተዓላ ጀዱከ ክብርህም ልዕለ ኃያል ሆነ ክብርህም የበላይ ሆነ ማለት ነው ወተዓላ ልዕለ ኃያል ሆነ። ጀዱክ أي عظمتك ያንተ ክብር ያንተ ንጉስነት ማለት ነው። ያንተ ልዑልነት የበላይ ሆነ። ولا إله أي لا معبود بحق غيرك ከአንተ ውጭ በትክክል የሚመለክ ማንም የለም። ይሄም ራሱ አንድ ዱዓ ልክታ ነው። ዑመር ናቸው ዑመር ብን ኸጣብ ናቸው أنه كان يقول ዑመር ይችል ነበር رواه مسلم بسند منقطع منقطع በሆነ ሰነድ ዘግቦታል ወሊድ ዳረቁጥኒ መውሱልን ዳረቁጥኒ ይላ ሐዲስ መውሱል ነው ወሆ መውቁፍ መውቁፍ ነው ዑመር ላይ ወላኪን በሌላ ሐዲሱ ሙተሲሉ መርፉዕ ሆኖ ነብዩ ጋር አለይሂ ሰላቱ ወሰላም የደረሰ ነው እንደውም ጮክ ብሎ ነበር ይችል የሚቀራው ይላል ስለዚህ ከዚህ በመነሳት ሶስት አይነት ዱዓ ልትታሆችን አይ ምን ማድረግ አለብን ማለት ነው ሶስቱንም በተለያየ ጊዜ እንላቸዋለን። አንድ ሶላት ላይ ግን መሰብሰቡ ጥሩ አይደለም። ወነህዊ ወነሁ የዚህ አይነት አን አቢ ሰዒድን አልኹድሪ ከአባ ሰዒድን አልኹድሪ ተዘግቧል። ከዑመርም ተዘግቧል። ከአባ ሰዒድን አልኹድሪም ተዘግቧል። መርፉዓን ሐዲሱ መርፉዕ ተደርጎ ተዘግቧል። አያችሁ ዑመር ላይ መውቁፍ ነበር አይደል? ዳረቁጥን ላይ የነበረው ወሊድ ዳረቁጥን መውሰል አድርጎ ወሆ መውቁፍ ነበር። ሙንቀጤ ማለት የሆነ አንድ ሰው ወድቋል ማለት ነው። ከማን ከጀማል ጀማል ከአህመድ አህመድ ከሰዒድ ሰዒድ ከአቡ ሁረይራ አቡ ሁረይራ ከነብዩ የሚል ነገር ብታመጣ እዚህ መካከል ላይ ከማል የሚለው ወድቆ ከሆነ ጀማልና አብደላህ መካከል አንድ ሰው ወድቋል ከተባለ ሙንቀጥዕ ነው የሚባለው። ሙተሲል ነው ዳረ ቁጥን ይዛል ሰንሰለቱ እንደተያዘ ነው፣ ግን መውቁፍ ነው። ከማን ላይ ደርሶ ነው ቀጥ ያለው? ዑመር ጋር ቀጥ ብሏል። ዑመር ጋር ሲደርስ ከነብዩ ጋር ከነብዩ ይዞ አይደለም ማለት ነው። ዑመር የሚመስለው ዑመር ከራሱ የነገረን የሚመስለው መውቁፍ ነው ማለት ነው። የዑመር የራሱ ነበር የሚመስለው ወላኪን ወነሑ የዚሁ አይነት ሐዲስ አን አቢ ሰዒድን ልኹድሪ መርፉዓን ወነሑ የዚሁ አይነት ከአባ ሰዒድን ልኹድሪ መርፉዓን ነቢዩ ጋር ተደርሷል ማለት ነው። ስለዚህ በዑመር የመጣው ሐዲስ መውቁፍ ቢሆንም እንኳ የኩኑ መርፉዓን ቢሐዲሲ ሰዒድ አባ ሰዒድን ኹድሪ ማለት ነው። በእሳቸው መርፉዕ ይሆናል። አንድ ሐዲስ መውቁፍ ነው ከተባለ ሌላ መርፉዕ የሚያደርገው ሐዲስ ሌላ ሰነድ አለ? አዎ ያን አምጥተን ሐዲሱ መርፉዕ ይሆናል። የዑመር ራሱ ከራሱ አይደለም ማለት ነው ከነብዩ ሰምቶ ነው በምን ቸክ አደረግ ነው አባ ሰዒድ ኹድሪ መርፉ ከነብዩ ብለው ተናግረዋልና ማለት ነው በሌላ ሰሐቢ ተረጋገጠ እንደ እንደ الخمسه አምስት ዘንድ ነው የተዘገበው ሐዲሱ መርፉ ተደርጎ ወፊ እዛው ሐዲስ ውስጥ ወካነ የቁል ይሉ ነበር بعد التكبير ከተክቢራ በኋላ ነብዩ እንዲህ ይሉ ነበር ከዛው ከዱዓ ልስቲፍታው ቀጥሎ ማለት ነው ዱዓ ልስቲፍታውን ካወራ በኋላ ምን ይሉ ነበር ነብዩ ስብሓነከ አላሁመ ወቢሐምዲከ ወተባረከ ስሙከ ወተዓላ ጀዱከ ወላ ኢላሃ ገይሩክ ይሉና ወካነ የቁል በመቀጠል ይሉ ነበር ባዕደ ተክቢር ከተክቢራው በኋላ ከተክቢራው በኋላ እና ዱዓ ልስቲታውን ከቀሩ በኋላ ነው የምትሉት ይህም ራሱ ላይ ጥንቃቄ አድርጉ ወካነ የቁል ነብዩ ይሉ ነበር ከኢህራም በኋላ ባዕደ ተክቢሪ ከተክቢራ በኋላ ይሉ ነበር ምን سبحانك اللهم وبحمدك وتبارك اسمك وتعالى جدك ولا إله غيرك يلونا አዑዙ ቢላሂ ሰሚዕል ዓሊም ሚነ ሸይጣን ረጂም ብለው ይቀጥሉ ነበር። ሚን ሚን ሐምሲ ወነፍሲ ወነፍሲ ይህንን ብለው ዱዓ ያደርጉ ነበር ነብዩ አለይሂ ሰላቱ ወሰላም የሚል ዚያዳ አምጥቷል። አምስቱ ላይ በተዘገበ አባ ሰዒድ አልኹድሪ አምስቱ ላይ ሲዘግቡ ከኋላ ያለችውንና ሲደመር ይህንን ማለት ነው። አሁን የቀራ ነው። አዑዙ ቢላሂ ሰሚዕል ዓሊም ሚነ ሸይጣን ረጂም ሚን ሐምዚ ወነፍሲ ወነፍሲ ያለውን ማለት ነው። ይችን ይጨምሩና ዱዓ ያደርጉ ነበር። ያንኛው የዑመር ዘገባ ነው። ይሄንኛው የአባ ሰዒድን ኹድሪ ዘገባ ነው። የአባ ሰዒድን ኹድሪ ዘገባ more ጨመር አድርጎ information ነግሮናል። ሌላ ተጨማሪ ፋይዳ የምናገኘው ደግሞ ሐዲሱን መጥፎ አድርጎልናል። ግልጽ መሰለኝ። أعوذ بالله በአላህ እጠበቃለሁ። السميع ሁሉን ሰሚ፣ العليم ሁሉን የሚያውቅ በሆነው ጌታ من الشيطان الرجيم ከተቀጠቀጠውና ከአላህ እዝነት ከአላህ ረህማ ከተባረረው ከተረገመው ሰይጣን ማለት ነው። ከሱ እጠበቃለሁ በጌታዬ من همزه አንንጁሩኒ እሱ ከሚያመጣውም እብደት አንተ ጠብቀኝ ጌታዬ እሱ ከሚያመጣው ነፍስን መሳትና መውደድ ምን አየጀ አለ አሐድን መጅኑና ወላሽ ባዩራ ደቢ ወስዋሱ ማለት እሱ ከሚያደርገውም ከሚያመጣውም ወስወሳ ከሚያመጣውም እብደት ስክረት አንተ ጠብቀኝ ብዬ እጠበቃለሁ ይሉ ነበር ነብዩ አለይሂ ሰላቱ ወሰለም ምን ሐምዚ ከእብደቱ ከውስወሳው ከጉትጎታው ወነፍሴ ከመንሳቱ ወይንም ደግሞ ነፍስ ማለት ምን ማለት ነው ኩራት ያመጣል ኩራተኛ ስለሆነ እሱ ኩራት ይለቅብናል። አንተ እኮ እንደዚህ ነህ፣ አንተ እንደዚህ ነህ፣ አቤት ያንተ ተቅዋ፣ አቤት ያንተ ጡመኒና እያለ ውስጣችን ያንን ነገር ስለሚያመጣብን አንተ ጀማዓ እኮ አልሰም፣ አንተ እንደዚህ ነህ እንዳይል የአላህ ከሚያመጣብኝም ኩራት ካንተ ባንተ ተጠበቃለሁ ከሱ ወነፍሲ ከነፍሱም ነፍስ ማለት ደግሞ ሲህር ማለት ነው። እሱ ከሚያመጣብኝ አስማት ከመጥፎ በሽታ ማለት ነው። ወይንም ደግሞ ከመጥፎ ግጥም እሱ ከሚያመጣብኝ ግጥም መጥፎ ግጥም የሆነ ማጅን የሆነ መጥፎ ገጣሚ ከመሆን ማለት ነው። የተለያየ አስቀያሚ ግጥሞችን ዘፈን ከዘፈን አንተ ጠብቀኝ ሰይጣን ነው የሚያመጣው። በጣም ያደርጋል የሆነ ነገር ሲከተል ከሱም ጠብቀኝ ይሉ ነበር ነብዩ አለይሂ ሰላቱ ወሰለም። እሱን ዱዓ ያደርጋሉ። ከምን በኋላ ከምን በኋላ ስንት አይነት ዱዓ ልስታ አገኘ? ሶስት አይነት ዱዓ ልስታ አገኘ። ሶስት አይነት እንዴት ነው የምናደርገው? ሶስትን ማን ሶላ ለመጠቀም አለብን። እየብቻ ነው የምንጠቀማቸው። ስንጠቀም ደግሞ እንዴት እናደርግ ይሻላል? ቀላሏን አጭሯን መርጠን ሁልጊዜ እሷን መጠቀም ነው ስለሚሻል ሁሉንም ብንጠቀም አው ለው ሀዳ እንደ المحدث بالإمام